አንድነን አንድነን ለዲናችን እንሞታለን። ጸንተናል በአንድነት ቃላችን ትግላችን አንድ ነው፣ አንድነትን ሰላምንና ፍቅርን ስለሰበካችሁ በግፍ በእስር ቤት እየተንገላታችሁ ያላችሁት ውድ ኮሚቴዎቻችን በየቤታችሁ ሆናችሁ ሰላም ላጣችሁ እንዲሁም በየእስር ቤቱ ለምትሰቃዩ ንጹሃን ዜጎችና ኳክብት የክፍለ ዘመኑ እውነተኛ ጀግኖች ለሆናችሁት ውድ የማይገልጻችሁ የትውልዱ ታላቅ አራያ ለሆናችሁት ብርቅዬ ወኪሎቻችንና ወንድሞቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። በየሳምንቱ ብቅ እያለች የፍትህ ያለ የምትለው ፍትህ ሬዲዮ ዝግጅቷን አጠናቃ ወደ እናንተ ደርሳለች። ለዛሬ ቅዳሜ መጋቢት 21 ወደ እናንተ ለማድረስ የተለያዩ ፕሮግራሞችን አዘጋጅተንላችኋል። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋግራለን። ዜናውን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አከበቱን ቧጠን ስንወጣ በጋራ ጉዞአችን ቢረዝም በዱር በተራራ ቃላችንን አናጥም ለንዋይ ተገጠን በህብረታችን ጸንተን ለጌታችንም ታምነን ኢንሻአላህ ከድልን ደርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን የህዝብ ሙስሊሙ ንብረት የሆኑት በአንዋር መስጂድ ዙሪያ የሚገኙት የንግድ ቤቶች በህገ ወጡ መጅሊስ ኃላፊዎች አማካኝነት ማጣራት ተደረገባቸው። ሱቆቹን ለመቀራመትም የአዲሱ መጅሊስ አመራሮችና አባላት ተፋጠዋል። በሲዳማ በለኩ ከተማ የመስጂድ አርራህማን ኢማም ለታሰሩት ሙስሊሞች ዱዓ እንዲደረግ ለህዝቡ ኹጥባ በማድረጋቸው በመንግስት ኃይሎች ታፍነው ተወሰዱ። የአወሊያ ኮሌጅ አስተዳደር በመላ ሀገሪቱ ከሚገኙ ሰራተኞቹ ጋር በአዲስ አበባ ስብሰባ አደረገ። የስብሰባውም ዓላማ አወሊያን በእንጆ መልክ እውቅና እንዲሰጠው ሰራተኞቹን ለማወያየት እንደነበር ታውቋል። በአጋሩ ከተማ በአል አስሃር መስጂድ ታስረው ከነበሩት ሙስሊሞች መካከል አምስቱ ላይ የዘጠኝ ወር እስራት ተፈረደባቸው። የአፍሪካ ሙስሊም ምሁራን ህብረት የኢትዮጵያን መንግስት በመቃወም መግለጫ አወጣ። አሁን ወደ ዜናው ዝርዝር የህዝበ ሙስሊሙ ንብረት የሆኑት በአንዋር መስጂድ ዙሪያ የሚገኙት የንግድ ቤቶች በህገ ወጡ መጅሊስ ኃላፊዎች አማካኝነት ማጣራት ተደረገባቸው። ሱቆቹን ለመቀራመትም የአዲሱ መጅሊስ አመራሮችና አባላት ተፋጠዋል። ለዝርዝሩ ሐናን ሳዲቅ ሐሙስ መጋቢት 19 የህገ ወጥ መጅሊስ ከፍተኛ አመራሮችና ከየክፍለ ከተማው መጅሊስ ተወካዮች ባሉበት በአንዋር መስጂድ ዙሪያ የሚገኙ ሱቆችንና የንግድ ቤቶችን የአዲስ አበባ መጅሊስ አመራር በሆኑት በኢንጂነር ተማም ሰይድ መሪነት የማጣራት ስራ ተደረገ። ሱቆቹ በሚለኩበትና የማጣራት ስራ በተከናወነበት ወቅት አብረው ብዙ ጉዶች እንደታወቁ ምንጮች ለፍትህ ገልጸዋል። በዚህ መሰረት ከሁለት መቶ በላይ ሽንሽኖች መጅሊሱ ለማን እንዳከራየው እንዳልታወቀና ኪራይም እንዳልተከፈለባቸው ለማወቅ ተችሏል። የአንዋር መስጂድ አሰጋጅ ሸይጣሃና በአንዋር መስጂድ ውስጥ ለሴቶች ትምህርት እሰጣለሁ የሚለው ፈድሉን ጨምሮ በርካታ የቀድሞ መጅሊስ አባላት በራሳቸውና በቤተሰቦቻቸው ስም ከሶስት እስከ አምስት የሚደርሱ ሱቆችን ያለ አግባብ ይዘው ሲያከራዩ እንደነበረም ተደርሶበታል። ከሁሉ የሚያሳዝነው ደግሞ አብዛኞቹ የቀድሞ ህገወጥ መጅሊስ አባላትና ዘመዶቻቸው ሱቁን እንደፈለጉ ወስደው ማከራየታቸው ሳያንስ እነሱ በከፍተኛ ብር እያከራዩ ለመጅሊሱ ገቢ ማድረግ የነበረባቸውን ወርሃዊ ክፍያ ግን አንድም ቀን ከፍለው እንደማያውቁ ታውቋል። አንዳንዶቹ እንደውም በወር ስንት ብር መክፈል እንዳለባቸው ሁላ የመክፈያ ተመን እንዳልወጣላቸው የውስጥ ምንጮች ለፍትህ ሬዲዮ ገልጸዋል። ሌላው አስገራሚ ነገር የቀድሞ መጅሊሶችና ዘመዶቻቸው ከመጅሊሱ በኪራይ የወሰዱትን ሱቅ በወር 120 ብር ብቻ ይከፍሉ እንደነበረና እሱንም ቢሆን ወሩን ጠብቀው እንደማይከፍሉ ተረጋግጧል። ግማሾቻቸው በነጻ ከፊሎቹ ደግሞ በጣም አነስተኛ ብር ከመጅሊስ የተከራዩ ሱቆችን መልሰው አንዱን መደብ ቢያንስ በወር አምስት ሺህ ብር እንደሚያከራዩ ሲለኩና የማጣራት ስራ ሲያከናውኑ የነበሩ አዲሶቹ ህገወጥ መጅሊስ ኃላፊዎች አረጋግጠዋል። ይህን እያጣሩ ከነበሩ የመጅሊስ አባል መካከል አንዱ እንዳሉት እነሺ ሼህ መከተ ሙሄ ከመጅሊስ አካባቢ ለምን እንደተባረሩ አሁን ግልጽ ሆነልኝ። ይህን ሁሉ ጉድ ለማስተካከል በመሞከራቸው ነው ለካ ከቦታቸው እንዲነሱ የተደረጉት ሲሉ ተደምጠዋል። የህገ ወጡ መጅሊስ ኃላፊዎች ድንገት ዛሬ ከመሬት ተነስተው ይህን ለማድረግ ምን እንዳነሳሳቸው ከመጅሊስ ሰዎች አንዱ የሆኑት ግለሰብ ለፍትህ ዘጋቢ እንዳስረዱት ነገሩ በጣም ግልጽ ነው። በአሁኑ ሰዓት መጅሊሱ ከፍተኛ የገንዘብ እጥረት አለበት። በተጨማሪም ደግሞ መንግስት ለመጅሊሱ ብዬ የማወጣው ገንዘብ ከአሁን በኋላ በብድር መልክ ነው የምሰጣችሁ እያለ እያጉረመረመ ስለሆነ መጅሊሱ ትኩረቱን ወደ ሱቆች ለማድረግ ተገዷል ያሉ ሲሆን አያይዘውም አንዳንድ የክፍለ ከተማና የአዲስ አበባ መጅሊስ ከፍተኛ ኃላፊዎችና አካላት እንደዚህ ለፍተን ቢያንስ አንድ ሱቅ ልንወስድ ይገባል። በህዝብ አይን እንደዚህ አይነት ጥቅም ካላገኘን ታዲያ በምን ልንካስ ነው? በሚል ምክንያት እነሱም ሱቆቹን ለመቀራመት እንዳተፈሰፉ ገልጸዋል። ገና በአሁኑ አዲሱ የህገ ወጥ መጅሊስ አባላት በሱቆች ዙሪያ የጎሪጥ እየተያዩ እንደሆነ የውስጥ ምንጮች ለፍትህ ሬዲዮ ገልጸዋል። በሲዳማ በለኩ ከተማ የመስጂድ ራህማን ኢማም ለታሰሩት ሙስሊሞች ዱዓ እንዲደረግ ለህዝቡ ኹጥባ በማድረጋቸው በመንግስት ኃይሎች ታፍነው ተወሰዱ። ከ15 ቀን በፊት በደቡብ ክልል በሲዳማ ዞን በለኩ ከተማ በመስጂድ ራህማን የዱዓ ፕሮግራም መካሄዱን ፍትህ ሬዲዮ መዘገባው የሚታወስ ሲሆን በዚህ የዱዓ ፕሮግራም ላይ የመስጂዱ ኢማም የሆኑት ሼህ ጀማል በጁማ ኹጥባ ላይ ሙስሊሙ በዱዓ እንዲጠናከርና በሁሉም አካባቢዎች በሙስሊሞች ላይ እየደረሰ ያለውን መከራና ስቃይ አላህ እንዲያስቆም ህዝቡ በዱዓ እንዲበረታ ጥሪ ማስተላለፋቸውን ተከትሎ በከተማዋ ባሉ ጥቂት የአህባሻ ቀንቃኞችና በወረዳው ካቢኔዎች ኢማሙ በጥርጣሬ አይን ሲታዩ ቆይተው የነበረ ሲሆን ወደ ቤተሰቦቻቸው ለዚያራ ብለው ለመሄድ ሰዎችን ተሰናብተው ከወጡ በኋላ ከመንገድ ላይ በመንግስት ታጣቂዎች ታፍነው መወሰዳቸውን የፍትህ ባልደረቦች አስታውቀዋል። የአካባቢው ምንጮች እንዳስረዱት ከሆነ ኢማሙ ከዛሬ ነገ ይመለሱ ይሆናል ብሎ የአካባቢው ሙስሊም ህብረተሰብ ቢጠብቅም እስካሁን ኢማሙ የደረሱበት እንዳልታወቀ ገልጸዋል። የአወሊያ ኮሌጅ አስተዳደር በመላ ሀገሪቱ ከሚገኙ ሰራተኞቹ ጋር በአዲስ አበባ ስብሰባ አደረገ። የስብሰባው ዓላማ አወሊያን በኤንጂኦ መልክ እውቅና እንዲሰጠው ሰራተኞቹን ለማወያየት እንደነበር ታውቋል። ሐሙስ መጋቢት 19 2005 ከቀኑ 10 ሰዓት ላይ በአዲስ አበባ ወሊያ ትምህርት ቤት አዳራሽ በተካሄደው ስብሰባ ላይ እስከ 300 የሚደርሱ ከመላው ሀገሪቱ ከሚገኙ ያወሊያ ትምህርት ቤቶች መምህራንና ሰራተኞች መሳተፋቸው ታውቋል። በአቶ ሰይድ አስማረ ሰብሳቢነት ሲመራ በነበረው በዚህ ስብሰባ ሶስት አጀንዳዎች የነበሩት ሲሆን በዋነኝነት ግን አወሊያን እንደገና በኤንጂኦ መልክ ለማቋቋም እንደተፈለገና መንግስትና መጅሊስም ለዚህ ድጋፍ እንደሰጡ ከሰብሳቢዎቹ ተገልጿል። በዚህ መሰረት አወሊያን ወደ ኤንጂኦ ለማዞር ከማህበራትና ማደራጃ ፍቃድ ለመጠየቅ እቅድ የተያዘ ሲሆን የተሳክቶ ተቋሙ ወደ NGO ከዞረ ህዝበ ሙስሊሙ አወሊያን በተመለከተ እያነሳ ላለው ጥያቄ እንደምላሽ ሊቆጠር እንደሚችል ለተሰብሳቢዎቹ ገልጸዋል። ለዚህም ከመንግስትና ከመጅሊስ በጎ የሆነ ፍላጎት እንዳለ ተናግረዋል። ጉዳዩን አስመልክቶ የፍትህ ሬዲዮ ዘጋቢ ለአንድ የአወሊያ መምህር እንደተባለው አወሊያ ፈቃድ ተሰጥቶት በ NGO መልክ ቢቀጥል አወልያን በተመለከተ ህዝበ ሙስሊሙ ላነሳው ጥያቄ ምላሽ ሊሆን ይችላል ወይ ብሎ ላቀረበላቸው ጥያቄ ሲመልሱ በእኔ እምነት የአወሊያ አስተዳደር ያነሳው ሀሳብ ጥሩ ቢሆንም ለአወልያ የኤንጂኦ ፍቃድ የሚያወጣለት አካል ማን ነው የሚለው ነገር ያሳስበኛል። በእምነት ከህዝብና ከተማሪ ወላጆች የተውጣጡ ነፃ የቦርድ አባላት ተመርጠው እነሱ ቢያስተዳድሩትና የኤንጂኦ ፍቃድን መጠየቅ ካስፈለገ እነኚህ በህዝብ የተቋቋሙ ነፃ የቦርድ አባላት ቢጠይቁ መጅሊሱንም ሆነ መንግስትን ከትችት ያድኑታል የሚል እምነት አለኝ። ከዚህ ውጭ ግን ግልጽ ባልሆነ መንገድ ሄደው የኤንጂኦ ፍቃድ ቢያወጡና ህዝበ ሙስሊሙ አወሊያን በተመለከተ ለጠየቀው ጥያቄ ምላሽ ሰጥተናል ቢሉ ማንንም የሚያሳምን ጨዋታ እንደማይሆን ከተራ ፕሮፓጋንዳም እንደማያልፍ ገልጸዋል። በአጋሩ ከተማ በአል አስሃር መስጂድ ታስረው ከነበሩት ሙስሊሞች መካከል አምስቱ ላይ የዘጠኝ ወር እስራት ተፈረደባቸው። በኦሮሚያ ክልል በአጋሮ ከተማ በአል አስሃር መስጂድ ታስረው ከነበሩት ንጹሃን ሙስሊሞች መካከል አምስቶቹ ላይ ጉዳያቸውን ሲከታተሉ የቆየው ፍርድ ቤት በእያንዳንዳቸው ላይ የዘጠኝ ወር እስራት እንደበየነባቸው የፍትህ ራዲዮ ምንጮች አስታውቀዋል። በተመሳሳይም ከሁለት ሳምንታት በፊት በሻሸመኔ ከተማ ከጁማ ሶላት በኋላ በተካሄደው ተቃውሞ ታስረው የነበሩት ሙስሊሞች በዋስ የተፈቱ ሲሆን ጉዳያቸውም በፍርድ ቤት መታየት እንደሚቀጥል የፍትህ ባልደረባ ጨምሮ ገልጿል። የሻሸመኔ ከተማ ሙስሊሞች ለታሰሩባቸው ወንድሞች ጠበቃ በማቆም አጋርነታቸውን ማሳየታቸው በሁሉም አካባቢ ላሉ ሙስሊሞች አይነተኛ ትምህርት መሆኑን የፍትህ ራዲዮ ባልደረቦች ያነጋገራቸው የሻሸመኔ ከተማ ሙስሊሞች ገልጸዋል። መረዳዳትና መደጋገፍ የሙስሊም ግዴታ በመሆኑ እኛም ለወንድሞቻችን ጠበቃ በማቆም አንድነታችንንና አጋርነታችንን አሳይተናል በማለት ነዋሪዎቹ ገልጸዋል። በደሴ ማረሚያ ቤት ከሰባት ወራት በላይ ያለምንም ፍትህ በእስር ላይ የሚገኙት የደሴ ከተማ የመስጂድ ኢማሞች የዋስ መብት ተከለከሉ። ከሰባት ወራት በላይ በእስር እየተንገላቱ የሚገኙት ሼህ ሀሰን ሐሚድዲን፣ ሼህ ጀማል ዑመርና ወንድም ባህረዲን አህመድ የዋስ መብት መከልከላቸውን የፍትህ ምንጮች አስታወቁ። ከሰባት ወራት በላይ ምንም ክስ ሳይመሰረትባቸው በእስር የቆዩት እነዚህ ታላላቅ የመስጂድ ኢማሞች ከብዙ ጊዜ በኋላ በዚህ ሳምንት ክስ ተመስርቶባቸው በደሴ ከተማ ነክ ፍርድ ቤት መቅረባቸው ታውቋል። ጉዳያቸውን እያየ የሚገኘው የደሴ ከተማ ነክ ፍርድ ቤትም ተከሳሾቹ የተከሰሱበት ወንጀል በድምሩ ከ15 ዓመት በላይ የሚያስፈርድ ስለሆነ የዋስ መብት በማለት የዋስትና መብታቸውን እንደነፈጋቸው የፍትህ ራዲዮ ባልደረቦች ዘግበዋል። በእነዚህ ተከሳሽ ማሞች ላይ የዋስ መብት ሊከለክሉበት በሚችሉበት አማራጮች ላይ ችሎቱ ከመካሄዱ አንድ ቀን ቀደም ብሎ የከተማዋ የፍትህ ቢሮ የፖሊስና የደህንነት አመራሮች ይህንን ምክንያት እንዲጠቀሙ መስማማታቸውና ይህንን ምክንያትም ዳኛው ለተከሳሹ በማቅረብ የዋስትና መብታቸው እንዲነፈግ ማስደረጋቸው የውስጥ ምንጮቻችን አስታውቀዋል። በተያያዘ ዜናም በደሴ ከተማ ተመሳሳይ የፖሊስ ልብስ በመልበስ ሰዎችን ሲዘርፍና ሲበዘብዝ ተይዞ በማረሚያ ቤት የታሰረው ግለሰብ ከሁለት ወር እስራት በኋላ በዋስ መለቀቁን ፍትህ ራዲዮ ባልደረቦች ዘግበዋል። የግለሰብ አሁን ላይ በመንግስትና በሙስሊሙ ማህበረሰብ መካከል በተፈጠረው አለመግባባት የተፈጠረውን ክፍተት በመጠቀምና የመንግስት ሰራተኛ የሆኑት ፖሊሶች የሚሰሩትን በማየት ተመሳሳይ ዩኒፎርም ለብሶ ሰዎችን እያስገደደ ብርና የተለያዩ ቁሳቁሶችን ሲዘርፍ መያዙ ይታወቃል። ነገር ግን ፍርድ ቤት ቀርቦ በዋስ ከሁለት ወር ስራት በኋላ እንዲለቀቅ ተደርጓል። ይህ ግለሰብ በዋስ መለቀቁን ተከትሎ ያለምንም ጥፋታቸው ለሰባት ወራት በእስር ላይ የሚገኙት የደሴ ከተማ ኢማሞች የዋስ መብት መከልከል የደሴ ከተማ ሙስሊሞች ማበሳጨቱንና እጅግ በጣም ማሳዘኑን የፍትህ ራዲዮ ባልደረቦች ያነጋገሯቸው የከተማዋ ሙስሊሞች ገልጸዋል። የአፍሪካ ሙስሊም ምሁራን ህብረት የኢትዮጵያን መንግስት በመቃወም መግለጫ አወጣ። በአፍሪካ የሚገኙ በርካታ ዑለማዎችን በአባልነት ያቀፈው የአፍሪካ ሙስሊም ምሁራን ዑለማ ህብረት በኢትዮጵያ በሙስሊሞች ላይ እየደረሰ ያለውን የህግ ጥሰትና በደል አስመልክቶ መግለጫ አወጣ። ህብረቱ በመግለጫው የኢትዮጵያ መንግስት በሙስሊም ኢትዮጵያውያን ላይ እያደረሰ ያለውን በደል በአጭሩ በመጥቀስ በደሉ እንዲቆም የጠየቀ ሲሆን መንግስት ለችግሮቹ መፍትሄ እንዲፈልግና በሰላም መብቱን ለሚጠይቀው ህዝብ ሰላማዊ መፍትሄ እንዲሰጥ ጠይቋል። የአፍሪካ ዑለማዎች ማህበር የኢትዮጵያ ሙስሊሞችን ጉዳይ በቅርብ እየተከታተለ መሆኑ በመግለጫው ያስታወቀ ሲሆን በርካታ ዑለሞችና ዳኢዎች በእስር ቤት ውስጥ እየማቀቁ ከፊሎቹም በቁም እስር ላይ እንዳሉና እስላማዊ ትምህርት ቤቶችና ተቋማት ከባለቤቶቻቸው እየተነጠቁ መሆኑን ገልጿል። ምንም እንኳን አገሪቱ ውስጥ ያሉ ሙስሊሞች ይህንን ተግባራት ሰላማዊ በሆነ መልኩ ቢቃወሙና የዓለም አቀፍ የሰብአዊ መብቶች ድርጅት እንዲሁም እስላማዊ ተቋማት ሳይቀሩ የተለያዩ መግለጫዎችን ቢያወጡም ጉዳዩ ከመሻሻል ይልቅ ወደ ከፋ ሁኔታ እየሄደ እንደሚገኝ ህብረቱ በመግለጽ ባለ ስምንት ነጥብ የአቋም መግለጫ ለማውጣት መገደዱን አስታውቋል። የኢትዮ ቻይና ፖሊቴክኒክ ኮሌጅ ተማሪዎች ሰላት እንዳይሰግዱ መከልከላቸውን አስታወቁ። ተማሪዎቹ ለረጅም ዓመታት በግቢ ውስጥ ግዴታ የሆነባቸውን ሰላት በጋራ ሲሰግዱ የቆዩ መሆናቸውን የገለጹ ሲሆን የሞሊድ በዓል ከተከበረ በኋላ ግን በግቢ ውስጥ ማንኛውንም አይነት ሃይማኖታዊ ስርዓት ማካሄድ አትችሉም ተብለው ሰላት መከልከላቸውን አስታውቀዋል። ሙስሊም ተማሪዎቹ አቤቱታቸውን በአካባቢው ተመርጠናል ለሚሉት የህገ ወጡ መጅሊስ ተወካዮች ያቀረቡ ሲሆን የህገ ወጡ መጅሊስ ተወካዮችም ተማሪዎቹን ቀበሌ ውስጥ በመጥራት ከወረዳው የፍትህ ቢሮ ኃላፊዎች ጋር በመሆን እንዳነጋገሯቸው ገልጸዋል። የመጅሊስ ተወካዮቹ ጥያቄያቸውን መልስ እንዲያገኝ የበኩላቸውን ጥረት እናደርጋለን ያሉ ሲሆን ነገር ግን ጥያቄያችሁ እንዲመለስ ሁላችሁም መፈጸም ያለባችሁ ነገሮች አሉ በማለት የሚጠበቅባቸውን ቅድመ ሁኔታዎች አስቀምጠዋል። ከነዚህም መካከል በአሁኑ ወቅት በሃይማኖት ሽፋን የራሳቸውን አጀንዳ እያራመዱ ያሉትን አክራሪዎች መቃወም አለባችሁ። በፌስቡክ የሚሰራውን ስራ በሙሉ መቃወም ይኖርባችኋል። ከመቃወም አልፎ ሁላችሁም ፌስቡክ መጠቀም ማቆም ይኖርባቸዋል ካሉ በኋላ በዋነኝነት ግን በወረዳችን ባለው የወጣቶች አህለሱና ወልጀማ ሱፊያ ማህበር አባል በመሆን መታወቂያ መውሰድ አለባችሁ በማለት ሰላት መስከት ስለተቸገርን እርዳታ አድርጉልን ብለው ለጠየቁት ጥያቄ ቅድመ ሁኔታዎች እንደተቀመጠባቸው ተማሪዎቹ ገልጸዋል። በተጨማሪም ተማሪዎቹ በኮሌጁ ሰላት መከልከላቸውን በፌስቡክ ፈጽሞ እንዳታወጡ የሚልም ማስጠንቀቂያ እንደተሰጣቸው ምንጮች ዘግበዋል። አድማጮቻችን ለዛሬ ያዘጋጀንላችሁ ዜናዎች የእስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። نحن الذين بايعنا محمدا على الإسلام ما بقينا أبدا አሰላሙ አለይኩም ወረህመቱላሂ ወበረካቱ። የመንግስት ከህገ መንግስቱ ድንጋጌዎችና የህግ የበላይነት በፍጥነት መሸሽ ያሳስበናል። እውነትና የሰላማዊነት መርህ ላይ እስካለን አሸናፊዎች እኛንን እኛ ኢትዮጵያውያን ሙስሊሞች ዘርና ጾታ ሳይለየን የጥይት ባሩድ እየሸተተን ክፋት የተጠናወታቸው ፖሊሶች ዱላ ችለን የደህንነት ባዮች እልህ አስጨራሽ ክትትል ታክሰን የየመንደሩ ካድሬ ጆሮ ጠቢዎች ድብቆች ተላምደን እየተገፋንን በሰላማዊ ትግል ላይ የመጽናታችንን ምክንያት ከማንም በላይ እኛው እናውቀዋለን። እምነታችንን ለመበረዝ ዓይን ያወጣ መንግስታዊ ስልት ሲተገበርና ምግባረ ብልሹ የመንግስት ኃላፊዎች ተንኮልን የየዕለት ስራቸው ሲያደርጉት እያየንም እየሰማንን ስንታገስ የትዕግስታችን ውስጠ ምንነት ከማንም በላይ እኛው እናውቀዋለን፣ እንረዳዋለን። ምክንያቱ ለመርህ የምንገዛ ህዝቦች በመሆናችን ብቻ ነው። የዚህ ህዝብ ባህሪ ቀርቦ አያውቁት ለነበሩትና ከአንዱ አዋቂ ነኝ ባይ ፈረንጅ ጽሑፍ ተርጉመው በእውር በድንብር ጥናት እያሉ ለሚያቀርቡት ይህ አዲስ ነገር ነው። ለነሱ በተግባር ከሚያዩት ይልቅ መጽሐፍ ላይ ያነበቡት ተረት የበለጠ ይመስጣቸዋል፣ የበለጠ ያምኑታል። የህዝብን ምንነት ደግሞ የመንግስት ባለስልጣናት ዛሬ የሞቀ ኑሮ ጋርዷቸው እረስተውት ካልሆነ በሚገባ ይረዱታል። የትናንቱ የመንግስት አንደበት የዛሬው ተክለሰውነት ለየቅል ከሆነ ውሎ አድሯል። ህዝብም መንግስትን መምከሩን ቀጥሏል። ትናንት ህዝባዊ ወገንተኝነቴን በተግባር አረጋግጫለሁ ነበር የሚለን። ዛሬ ዛሬ አቅጣጫውና ተግባሩ ህዝባዊ ባላገራነት እስኪመስል ተቃራኒ ሊመሰክር እስካሁን ድረስ ላገኘናቸው ድሎት ሁሉ ትልቁ ምስጢር ህዝብን ማሳተፍ መቻሌ ነውን ይለን ነበር። በቀደመ አንደበቱ ዛሬ ዛሬ እምነትን ያህል ነገር ከቤተ መንግስት ልምረጥላችሁ ልንባል የመወሰናቸው ውሳኔዎች ከህዝብ ጥቅም አንጻር ነው የማየው ሲል በርካታ ጊዜ ነግሮናል። ዳሩ ግን ትርፈ ጥቅማችን ሊታይ ቀርቶ ወሳኝ ህልውናችን ሊጠበቅልን አልቻለም። ህዝቡ የተሳሳተ ውሳኔን ቢወሰን ከተሞክሮ እንዲማር የማድረግና ለዚህም በጽናት የምታገነኝ ሲል ያዳመጥ ነው። ገና ትዝታው ሳይጠፋ በትክክለኛ ጎዳና ላይ ሆነን ሊያዳምጠን አልፈቀደም። ይህ ሁሉ ተቃርኖ አልበቃ ብሎ በሚዲያና በየስብሰባው ከመንግስት በማይጠበቅ አግባብ ህዝብ እየተዛለፈ ነው። ሰላማዊነትን እያብጠለጠለ ሽብር እየነዛ ነው። ደግነቱ ውድ ኮሚቴዎቻችን የሁሉንም ሚኒስቴር መስሪያ ቤቶች በር አንኳኩተው ባስገቡት ደብዳቤ የሐሰት ፕሮፖጋንዳ መደጋገም የመብትን ጥያቄ ወንጀል አያስብለውም ሲሉ ቀድመው ነግረውናል። እኛ ያነሳናቸው ንጹህ የሃይማኖት መብት ጥያቄዎች በጣም ቀላል ናቸው። የመፍትሄው መራቅ የመንግስት ፍላጎት ማጣትና ቁርጠኝነት አለመኖር ነው። ከምንም በላይ ደግሞ መንግስት ይህ የምመራበት መርህ ነው ከሚላቸው እሴቶቹ በፍጥነት እየሸሸ መምጣቱ ነው። እንዲህ ከመርህ የሚያሸሽ ምክንያት ምን ተገኝቶ ይሆን ብለን መጠየቅ ያለፈበት ቢመስልም መርሆ የጣለ ጉዞ የት እንደሚያደርስ ታስቦበት ይሆን ስንል ዛሬም ለበጎ እንምከር እንላለን። ከህዝቡ መቅደም ሳይችል ከህዝብ እኩል የሚራመድ አመራር ተይዞ ለውጥ ሊመጣ አይችልም የሚለው መንግስታችን ዛሬ ላይ አመራሮቹ ህዝብን ለማስቆጣትና ለተንኮል እየቀደሙ ለመፍትሄ ሀሳብ ግን በየመድረኩ እንደምናያቸው ከህዝብ ኋላ መሳብ እንኳን አልቻሉ። ይህ በእርግጥ ከባድ አደጋ ነው። ምክንያቱም ወሳኝ መንግስታዊ መርህ ከእጅ እያመለጠ ነውና የህዝብ ዲሞክራሲያዊ ትግል መንግስትን የሚያጠነክር እና በሂደቱም በሳል አመራር የሚፈጠርበት በመሆኑ ወሳኝ ነው የሚል የጽሁፉ መርህ አንብበን ነበር። ህገ መንግስታዊ መብቶቻችን በተቃራኒው እንደተተገበሩብን ሁሉ ይህ መርህ በተቃራኒው ተተግብሮ የኃይል እርምጃ ብቸኛ አማራጭ ተደርጎ ንጹሃን ተቀጠፉ፣ ሺዎችም ለጉዳትና ለእስር ተዳረጉ። ከሁሉም የሚያሳዝነው ግን የህዝብን መብት ከአለማክበር ባለፈ መንግስታዊ ባህሪዎች እየተሸረሸሩና መሪዎች እየተጣሱ ውስጥን ለመመከትና ለማረም ፈቃደኝነት መጥፋቱ ነው። ውስጤን በአግባቡ መመከት የምችል እና ከስህተቴ የመማር ነኝ የሚለው መንግስት ራሱን መመከት ቀርቶ ተመልካች ነገሮችን አለማዳመጥ እንደ ዜጋ ከጥያቄዎቻችን ባልተናነሰ ደረጃ ያሳስበናል። ስህተቶችን በቀላሉ ማረም እየተቻለ ጊዜ ካለፈና የማይሻር ጉዳት ካስከተሉ በኋላ የሚደርስ መንግስት ህዝብ እምነት ሊጥልበት አይችልም። የዚህ አሉታዊ ተጽዕኖ ተጠቂም ሀገርና ህዝብ በመሆኑ በጣም ያሳስበናል። መንግስት ከመሬት በሚደንቅ ፍጥነት ሲሸሽ እኛ ግን በሚደንቅ ጽናት ለመርህ ተገዢ ሆነናል። መንግስትን ወደሚመጥነው መንግስታዊ ሰብዕናው እንዲመለስ ዛሬም ህዝቡ ይጠይቃል። ከምንም በላይ ወገንተኝነቱ ለሀገርና ለህዝብ ጥቅም እንጂ ለተሳሳተ ጎዳናና አሳሳች ባለስልጣናት መሆኑ ይብቃ ሲል ብዙሃኑ ይጣራል። ዛሬስ ይህ ህዝብ ይሆን? እውነትና መርህ ከኛ ጋር ናቸውና ድል ከኛ ከመሆን ውጪ አማራጭ የላትም። ኢትዮጵያ ከማንም በላይ በብሔሮችና በኢትዮጵያዊነታችን በቀዳማይ ስጨት በአኩሪ ታሪካችን በዚህ ላይ በነጃሽ ተዘግቷል ገድላችን ለሰላም ለፍትህ ተጠምቷል ልባችን። አንድንም አንድንም አንድንም አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮ ነው። ባለፈው ሳምንት የመንግስትን ጣልቃ ገብነት በተመለከተ ጥያቄ አቅርበንላችሁ ነበር። ጥያቄው ትንሽ ሰፋ ያለ ማብራሪያ ስለሚፈልግ ከሌሎች ፕሮግራሞቻችን በፊት መልሱን ልናሳውቃችሁ ፈልገናል። እንደተለመደው በርካታ አድማጮቻችን መልሱን በፌስቡክ ገጾቻችን፣ በኢሜይላችን አድራሻችን ልከውልናል። ስማቸውን መጨረሻ ላይ እናሳውቃለን። አሁን ወደ መልሱ ነው የምንሄደው። የመንግስት ጣልቃ ገብነት ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። በዚህ ላይ ከተጨባጭ መረጃዎች ውስጥ የሚጠቀሱት እንደሚከተለው እናቀርበዋለን። በብሔሮችና በኢትዮጵያዊነታችን በቀዳማይ ስደት በአኩሪ ታሪካችን በቢላል በነጃሽ ተዘግቷል ገድላችን ለሰላም ለፍትህ ተጠምቷል ልባችን። የመንግስት በሃይማኖት ጣልቃ ገብነት ከበፊት ጀምሮ ያለ ቢሆንም ከጣልቃ ገብነት አልፎ እኔ የሃይማኖት መሪ መሆን አለብኝ ብሎ ህዝብን ማመስና ማተራመስ ከጀመረ አንድ ዓመት አልፎታል። ለዚህ ደግሞ በርካታ ተጨባጭ መረጃዎችን ማቅረብ ይቻላል። ከነዚህም የመንግስትን ጣልቃ ገብነት የሚያሳዩ ሁላችንም ከምናውቃቸው በርካታ መረጃዎች ውስጥ በጣም በጥቂቱ እንደሚከተለው እናቀርብላችኋለን። አንደኛ ዶክተር ሰሚር የተባለው ከሊባኖስ የአህባሽን ስልጠና ለመስጠት የመጣው ግለሰብ በመጅሊስ ጋባዥነት ሳይሆን በራሱ በመንግስት ጋባዥነት መሆኑ ይህ ማለት ገና ከጀምሩ አህባሽን ወደ ኢትዮጵያ እንዲገባ የመጀመሪያውን ስራ የሰራው ራሱ መንግስት መሆኑና ለዚህም ግብዣ ዶክተር ሰሚር ለአቶ መለስና ለሽፈራው ምስጋና ማቅረባቸው። ሁለተኛ የአህባሽ ስልጠና በይፋ በተጀመረበት ሐምሌ 2003 በሐረማ ዩኒቨርሲቲ የተካሄደው ጉባኤ የተዘጋጀው በመንግስት መሆኑና ለጉባኤው መንግስት ከ6 ሚሊዮን ብር በላይ ወጪ ማድረጉ። ሶስተኛ በዚሁ በሐረሩ ጉባኤ ላይ ዶክተር ተብየው ሽፈራው ይህንን ስልጠና ሁሉም ሙስሊም መውሰድ አለበት፣ እምቢ የሚሉ ካሉ በግዳጅ መውሰድ አለባቸው ብለው በዛቻ ቢጤ መናገራቸው። አራተኛ በአጠቃላይ የአህባሽ ስልጠና ሲሰጥ የነበረው በመንግስት ተቋማት መሆኑና ለዚህም ስልጠና ወጪ የሚደረገው ገንዘብ ሙሉ በሙሉ ከመንግስት መሸፈኑ። አምስተኛ ስልጠናዎች በሚሰጡበት ቦታ በርካታ ፖሊሶች ገንዘብ ተመድቦላቸው ጥበቃ ማድረጋቸው። ስድስተኛ የአህባሾች ስልጠና ሲጠናቀቅ ሰርተፍኬቱን የሚሰጡት የመንግስት አካላት መሆናቸው፣ በተለይ ዶክተር ተብዮ ሽፈራው በዚህ ላይ መሪ ተዋናይ መሆናቸው። ሰባተኛ የአህባሽን ፕሮጀክት ለማስፈጸም በበላይነት እንዲቆጣጠሩ አሁን ከስልጣን የተወገዱት አቶ ጁነዲን ሳዶና ሽፈራው ኃላፊነቱን መውሰዳቸውና በተጨማሪም ሌላ ዘጠኝ አባላት ያሉት የአህባሽን ፕሮጀክት የሚያስፈጽም ኮሚቴ መቋቋሙ፣ በኮሚቴው ውስጥ ያሉት ሁሉም የመንግስት ባለስልጣናት መሆናቸው። ስምንተኛ ዶክተር ተብዮ ሽፈራው የበፊቱ ህገወጥ መጅልስ ሊቀመንበር የነበረውን አህመድን ጩሎን ከስራ ሰዓት ውጪ እየደወለ ጉዳዩ ምን ደረሰ እያለ መጠየቁ። ዘጠነኛ አህለ ሱና ወል ጀማዓ ሶፊያ የሚል የተመሰረተው የአህባሽ ማህበር የተመሰረተው በራሱ በመንግስት መሆኑ ይህ ማህበር አዳማ ላይ ሲመሰረት ከስልጣን የተወገደውን ጁነዲን ሳዶን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት መገኘታቸውና ንግግር ማድረጋቸው። አስረኛ የድሮ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ሙስሊሙን ሱፊ ሰለፊ ብለው መክፈላቸው፣ ይህ ብቻ ሳይሆን ሱፊ ይሻላል ሰለፊ እያሉ በመናገር ለሙስሊሙ ይሄ እምነት ይሻላል ብለው ሃይማኖቱን ሊመርጡለት መሞከራቸው። አስራ አንደኛ በየመስሪያ ቤቱ የመንግስት ሰራተኞችን በመሰብሰብ የህገ መንግስት ስልጠና በሚል ሽፋን ወሃቢያ አክራሪ ነው፣ ሰለፊ አሸባሪ ነው እያሉ ሙስሊሙን እንደ ስጋት እንዲታይ ማድረጋቸው። አስራ ሁለተኛ የውሸት ፋብሪካ የሆነው የኢህአዴግ ስሪት የሆነው ኢቲቪ በየጊዜው ሙስሊሙን የሚከፋፍሉና ሙስሊሙ እንደ ስጋት እንዲታይ የሚያደርጉ የውሸት ቅንብሮችን በየጊዜው ማቅረቡ። 13ኛ ህዝበ ሙስሊሙ የሃይማኖት መሪዎችን በመስጂድ መምረጥ አለብኝ ብሎ ሲጠይቅ መንግስት ደግሞ ምርጫው በእኔ ተቋም በቀበሌ መሆን አለበት ብቻ ማለቱ። 14 14ኛ ምርጫው ይቅርታ ቅርጫው በቀበሌ መሆን አለበት ካለ በኋላ እንኳ ምርጫው ላይ መሳተፍ የሚችሉት አህባሾች የሆኑ ብቻ መሆን እንዳለባቸው ደብዳቤ በመጻፍ ማሳወቁ ደብዳቤው አሁንም በእጃችን ላይ ይገኛል። 15ኛ ህዝበ ሙስሊሙ በህገ ወጥ ምርጫ አንሳተፍም ብሎ የምርጫ ካርድ አልወስድም ሲል የኢህአዴግ ካድሬዎች በየቤቱ እየዞሩ የምርጫ ካርድ ውሰዱ፣ ካልሆነ እንዲህ ትሆናላችሁ፣ እንዲህ ትደረጋላችሁ እያሉ ማስፈራራታቸው። 16 16ኛ ገጠር ድረስ በመሄድ ሰላማዊ ሙስሊሙን ህብረተሰብ ጥያቄ ለማደናቀፍ በግዳጅ ሰልፍ ውጡ እያሉ ማስገደዳቸው። ሰልፍ ካልወጣችሁ አሸባሪ ትባላላችሁ፣ መሬት ትቀማላችሁ፣ ዘይትና ስኳር ትከለከላላችሁ እያሉ በግዳጅ ሰልፍ ማስወጣታቸው። 17ኛ ያካሄዱት ህገወጥ ምርጫ በቀበሌ ሲካሄዱ በበላይነት ሲቆጣጠሩ የነበሩት የየቀበሌው መስተዳደር መሆናቸው። ለዚህም በየቀበሌው ተጽፈው የተላኩ ደብዳቤዎች በመረጃነት ይቀርባሉ። 18ኛ እስላማዊ መጽሔቶችና ጋዜጦችን ስለ ሙስሊሙ ማህበረሰብ ጥያቄ በመዘገባቸው ብቻ እንዲዘጉ መደረጉ 19 ኛ ኢማሞች የአህባሽን እምነት ተቀበሉ ተብለው መገደዳቸውና እስልምናዬን አለቅም ያሉ ኢማሞች ከኢማምነታቸው መባረራቸው። ሀያኛ ቁርአን መቅራት ያለባቸው 18 ዓመት ሲሞላቸው ነው እያሉ መመሪያ ለማውጣት ማሰባቸው። ሀያ አንደኛ ዶክተር ተብየው ሽፈራው አህባሽ የሚባለው እምነት ትክክለኛ እና የጥንቱ መሆኑን መናገሩ። ሀያ ሁለተኛ አሁን ከስልጣን የተወገደው አቶ ጅነዲን ሳዶ ስለ አብደላ አልሐረሪ ሲናገር አብደላ አልሐረሪ ማለት በርካታ መጽሐፍን የጻፈ ፕሮፌሰር ነው በማለት ሰው አህባሽ እንዲሆን ቅስቀሳ ማድረጉ 23ኛ መስጂዶች ከቀበሌ በሚጻፍ ወረቀት እንዲነጠቁ መደረጉ 24ኛ በረከት ስምኦን ደሴ ላይ ሄደው የመስጂድ ኢማሞችን ቶሎ ቀይሩልኝ ብለው ቀጭን ትዕዛዝ መስጠታቸው 25ኛ አይበቃንም እንደ አድማጮች ዝርዝረን ስለማንጨርሰው ጊዜ ለመቆጠብ ሲባል እዚሁ ላይ ብናቆም የተሻለ ነው ለማንኛውም መንግስት በሃይማኖት ጣልቃ አልገባም። ጣልቃ ገብቷል የሚባለው ነገር አያስማማንም። እኛ እስከምናውቀው ድረስ መንግስት የሃይማኖት መሪ መሆኑን ነው። ኢማም ሆኖ ላሰግዳችሁ እያለ ጥምጣም ጠምጥሞ መምጣቱን ነው የምናውቀው። ታዲያ ምን ውስጥ ነው ጣልቃ የገባው? ለምሳሌ የቡና ኳስ ተጫዋቾች ሜዳ ላይ ኳስ እየተጫወቱ ሳሉ የደደቢት ቡድን ሜዳ ውስጥ ገብተው አብረን እንጫወት ቢሏቸው በመሀል ጣልቃ ገቡባቸው እንላለን። ግን የደደቢት ቡድን ኳሱን በመቀማት ቡናዎችን ከሜዳ ቢያባርሯቸው ጣልቃ ገቡባቸው ነው የሚባለው ወይስ ንብረታቸውን ነጠቋቸው? ኢህአዲግም የሃይማኖታችንን ሜዳውንም ኳሱንም ነጥቆናል። መስጂዱም ኢማሙም በሱ እጅ ሆኖ ነው ያለው። ሃይማኖታችን ላይ ፍራሹን አንጥፎ ተዘርግቶበታል። ስለዚህ መንግስት በሃይማኖት ጣልቃ አይግባ ሳይሆን ከሃይማኖት መሪነት ራሱን ያስወግድ እንላለን። አድማጮቻችን እንግዲህ እንደሰማችሁት መንግስት ከጣልቃ መግባት አልፎ የሃይማኖት መሪ ካልሆንኩ መስጂዶቻችሁን ካልወሰድኩ እያለ ያለበት ሰዓት ነው። አላህ ይህንን የመጣብንን ፈተና እንዲያነሳልን አጥብቀን እንለምነዋለን። የዚህን ጥያቄ መልስ የመለሱት በፕሮግራማችን መጨረሻ ላይ እናሳውቃችኋለን። ቀጥሎ የምንሸጋገረው ወደ ቀጣዩ ፕሮግራማችን ነው። ቀጣዩ ፕሮግራማችን አንድነታችን በተመለከተ ይሆናል። አንድ ነን ሲባል ምን ማለት ነው? አንድነት በተግባር እንዴት ይገለጻል? ወደፊትስ አንድነታችንን ለማጠናከር ምን ማድረግ አለብን በሚለው ዙሪያ ላይ ከፍት ሬዲዮ አድማጮች ጋር የተደረገ አጥር ያለ ውይይት አለ። እሱን እናቀርብላችኋለን። ቢስሚላህ ራህማን ራሂም ዛሬ እንግዲህ ውይይት የውይይት ጊዜ ነው ይህ ውይይት በአንድነት ዙሪያ ነው። የአንድነት ተግባራቶች የሚገለጹት በምንድን ናቸው? በምንድን ነው? አንድነታችን እስከምን ድረስ ነው? አንተ ደግሞ ግለጽልን፣ አንድነቱ አለ ወይስ የለም? ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። በእኔ በኩል ያለው እንትን አስተሳሰብ ምንድን ነው? አንድነት አዎ አለ። ይህ አንድነት ከየት ተነሳ የሚለው ጋር ነው የኔ ትልቁ እንትን ያለው እንደውም አንድነቱ ከተነሳበት ቦታ አንስቶ የአንድነቱን መስፋት የተመለከትኩበት ሁኔታ አለ። ያ ምንድን ነው? ከመጀመሪያ ከነበረን መጀመሪያ ከነበረን ያስተሳሰብ እንትን ወተን አንድ ወደምንሆንበት እንትን ውስጥ ገብተናል። አንድ ሁላችንም አንድ ያኔ ለአንድ ዓላማ የመነሳት ነገር ውስጥ ገብተናል። ግን ምንድን ነው ይህ አንድነት መሰረት አለው ወይ የሚለው ነገር ላይ ነው የኔ ትልቁ ጥርጣሬ ያለው። ምንድነው የምለው እኔ እዛች አወሊያ ግቢ ውስጥ ተቀጣጥላ በሰደቃ በተለያዩ ፕሮግራሞች ተቀጣጥላ የተነሳቸው አንድነት፣ አሁን አንድነቱን ከዛ ነው ነው የማየው ከመሰረት ከእውቀት የተነሳውን አንድነት አይደለም የምል ያለው ከዛች ጋር base አድርጋ የተነሳቸው አንድነት በመላው ዓለም ላይ ተዳርሳለች። ገብቷል። በመላው ዓለም ላይ መዳረሷ ብቻ በንግግር መዳረሷ ብቻ ሳይሆን ወደ ተግባር መቀየር አለባት ነው የምለው። ገብቷል። በንግግር ሁሉም ሰው የሚችለውን ማድረግ የሚችለውን ሁሉ እያደረገ ነው። በተለያየ ዓለም አገር ውስጥ ያለው መስጅዶች ውስጥ በየጁማው በመውጣት የሚችለውን ያህል የተለያየ ነገሮችን ከመቋቋም አንስቶ ቤት ለቤት ካለው ከተለያየው ነገር ያንን ሁሉ ነገር ችሎ መስጅዶች ላይ እየወጣ ድምፁን እያሰማ ያለው አንድ እዚህ ጋር ላቋርጥ ለምሳሌ አሁን ያነሳቸው ነጥቦች አሉ። እውነት ግን በአሁኑ ጊዜ አንድነቱ አሉ። ለምሳሌ ህዝቡ በአንዋር መስጊድ ተገናኝቶ በአንድነት በጋራ ድምፁን ያሰማል። ከዛ በኋላ ከተመለሰ በኋላ ወይ የሆነ ነገር በሚተኮስበት ጊዜ አስለቃሽ ጋዝ በሚተኮስበት ጊዜ የመበታተን ነገር ይታያል። ለምሳሌ አንድነት ስሜት ሰሃቦቹ ችግር ሲያጋጥማቸው እርስ በርስ እጅ ለእጅ ተያይዘው እሳቱን ሁሉ ያለፉበትን ሁኔታ እናስተውላለን። ከዛ ውጭ አሁን በቅርብ የተሰማውንም ዜና ስናይ ያሉብንን ችግሮች እየቀረፍን መሄድ አለብን። እንደዚህ አንድ ነን እያልን በሰደቃና በአንድነት ፕሮግራም አንድ ሆነናል ከመሞጋገሱም ውጪ ያሉብንን ችግሮች እየፈታ መሄድ ስላለብን ወደ ችግሮች ወዳሉት ችግሮች ማንሳት እንችላለን። ለምሳሌ በቅርቡ የተሰማው ነገር አለ። የታሳሪ ቤተሰቦች የሚረዱት እስኪያጡ እስኪቸገሩ ድረስ የት ነው ያ ህዝብ? ጁማዓ ተቃውሞ የለም በሚባልበት ጊዜ የሚያኮፈው ህዝብ ከጎረቤቱ ያለው ወን ወንድሙ ታስሮ እንዴት ነው አንድ ነን ሊባል የሚቻለው የሚል ጥያቄ ይነሳል። ከዚህ አንጻር እውነት አንድነቱ አለ ወይ የሚለውን እያያዝን አብረን ምላሽ እየሰጠ ነው ብንሄድ። ምክንያቱም አንድነቱ ወደ ጎን እየሰፋ ብቻ አንዱ አንድ ነን የሚለውን መፈከር ብቻ ወይስ በተግባር እየተገለጸ ነው አንድነት እስከምን ድረስ ነው የሚለውንም አብረን እያነሳ እንድንሄድ ነው። የኔም የማጠቃለያ ሀሳብ ይሄ ነበረ። አንድነቱ መሰብሰብ አለበት ነው። መሰብሰብ አለበት ስልህ እንደዚሁ ድምጽ በማሰማት ብቻ ሳይሆን በተለያዩ መንገዶች ነገር እዚህ ባለሁበት ሁኔታ መናገር ብቻ ሳይሆን አሪማታ የሆነ ነገር ቢሰማ ለዛ ለነገ ራሱን ማዘጋጀት መቻል አለበት። ምን በማድረግ እዛ ቦታ ላይ በአካል ባይገኝ በቦታው ላይ ያለ ወንድም ወይንም እህቱ ለዛ ነገር የሆነ አስተዋጽኦ እንዲያደርጉለት የመገፋፋት እንትኑ ከዚህ ቢኖር ጥሩ ነው ላለሁ። ሁለተኛው ነገር ምንድን ነው? እዛ ያሉት ሰዎች እርስ በርሳቸው ይፈራራሉ። አይደሉም ሙስሊሞቹ አይደለንም እኛ ሙስሊሞቹ እርስ በርሳቸው የፖለቲካ እንኳን እንትን ውስጥ ያሉ ሰዎች እርስ በርሳቸው ይፈራራሉ። ለምንድን ነው ይሄ በአሁኑ ጊዜ ያለው ሁኔታ ያስከሰተው ነገር ነው። ሰው እርስ በርስ እንዲፈራራ የተደረገበት ዘመን ላይ ያለ ነው። ይህንን ነገር እንዴት አድርጎ ማስወገድ ይቻላል? ሰው እርስ በእርሱ በመቀራረብ ነው ይህንን ነገር ማስወገድ የሚችለው። እንደኔ አመለካከት ገብቷል። እኔ አንድ ወንድም ሙስሊም ወንድም ቢኖረኝ ጓደኛ የሰፈር ውስጥ ቢኖር ስለዛ ሰው የማውቀው ነገር አለ። በጣም ብዙ ማውቀው ተጨባጭ ይኖራል። ከዛ ሰውዬ ጋር እኔና እሱ የሆነ ነገር ብናደርግ ሌላ አንደኛ ሶስተኛን ሰው በመጨመር ያንንም ሰው እያጠና እርስ በርስ የሆነ የመተሳሰር ገብቷል እንደ ተባባል ነው በየጁማው ብቻ ወጥቶ እንትን ማለቱ ሳይሆን በየቀን ከቀን ጁማ እንወጣለን፣ ቅዳሜ ዕለት መገናኘት መቻል አለብን። ገብቷል? ተገናኝተን በዚሁ ዙሪያ ላይ የተወሰነ ነገር መነጋገር መቻል አለብን። ያለንን ነገር አውጥተን መስጠት መቻል አለብን። አሁን እኔ በጣም ነው ያሳዘነኝ ያኔ ማዕከላዊ ውስጥ ያሉ ወንድሞቻችን እየደረሰባቸው ከዚህ በፊት በኮንዶቻችን ላይ የደረሰው ነገር ተባብሶ በመቀጠሉ እዚህ ላይ ያሉ አሁን ተማሪ ነው እንግዲህ አስቦ ምናልባት ቤተሰቡ ትምህርት ቤት ነው ያለው ይላል ልጄ እኛ ምናልባት ኢንተርኔት የምንከታተል ሰዎች ልናውቀው እንችላለን። በሚዲያ አይነገርም። ገብቷል። ይሄ ልጅ ቤቴ ነው ትምህርት ቤት ነው ያለው እየተባለ ከገጠር ውስጥ ወጥተው የሚሄዱ ልጆች አሉ። መገናኛ የሌለበት ቴሌፎን የማይገኝበት ብዙ ነገር የጎደለበት ሁኔታ ከዛ ውስጥ ወጥተው የሚሄዱ ልጆች አሉ። እነዛ ሰዎች አሁን ማዕከላዊ ውስጥ እየደረሰባቸው ያለው ነገር በጣም በጣም በጣም ሊያሳዝነን የሚገባ ነገር ነው። ያኔ በጣም እጅግ በጣም ውስጣችንን ሊነካ የሚገባ ነገር ነው እና ይህንን ነገር ደግሞ በእናንተ በኩል ደርሶን ሲያበቃ ምላሽ ያልሰጠን ሰዎች ኃላፊነት አለብን። ከፍተኛ ኃላፊነት አለብን። ለዚህ ለምንሰማው ነገር በተሰጠን በሰማንባት ደቂቃ ውስጥ ምን ማድረግ እንዳለብን ከራሳችን ጋር መነጋገር መወያየት አለብን። አጠገባችን ካለው ቤተሰባችን ጋር መነጋገር መቻል አለብን። ሰምተን ብቻ ዝም ማለቱ አይደለም ያኔ በየጁማው እየወጣን ብቻ መናገሩ አይደለም ከጁማ በተጨማሪ በሚቀጥሉትም ቀናቶች ተገናኝተን ተገናኝተን በዚህ ዙሪያ discuss አድርገን የምንችለውን ያህል አዋተን ለነዛ ሰዎች ከጎናቸው መሆናቸው መሆናችንን ብናረጋግጥላቸው ኸይር ነው እላለሁኝ እንደኔ አመለካከት አንድነት ማለት በብዙ መልኩ ልንገልጸው እንችላለን ያው ግን በእኔ በራሴ ያገላለጽ አንድነት እንዲፋይን ሳረገው በጋራ ባለን ጉዳዮች ላይ ብዙ ልዩነቶች ሊኖሩ ይችላሉ ለዛን ልዩነቶች ወደ ኋላ ማስቀርተን ዶን ለቆምንበት አላማ በአንድነት መስራት ማለት ነው so አሁን ባለንበት ሰዓት ማለት አንድነት አለን በእርግጥ አንድነታችን አልጠፋም ግን ያን አንድነት እንዴት ነው maybe ለምሳሌ ጁማ በምንሄድበት ሰዓት ብዙ ተክቢራዎችን አሰምተን የተለያዩ ነገሮችን በማድረግ አንድነታችንን ገልጸን እንመለሳለን ከዚህ በፊትም በተደረጉት ነገር ብናይ የዚያራ ስናደርግ በዛ በዛ ገልጠናቸው ሊሆን ይችላል እንደገና የአንድነትና የሰደቃ ፕሮግራሞች ሲዘጋጁ በዚህ ሁሉ አሳይተን ሊሆን ይችላል አሳይተናል በርግጥ ነገር ግን እነዚህ ይሄ አንድነት አለን እያልን አንድነን እያልን የምናሳየው ነገር አሁን ማከላይ ጋር በመጣው ችግር ስናይ በጣም ይሄ ትልቅ shame ነው ለኛ ያው አንድ ነን እያልን እዚህ ጋር ድምጻችን እናሰማለን በዚህ በኩል ከኔ ጋር ከኔ ጎን ቆሞ አንድ ነኝ ብሎ ሲል የነበረው ወንድ ሜትር ቤት ሲቸገር ዞሬ ማላየው ሆነ ማለት ነው ነገኔ እኔም ስታሰር ማንም አያየኝም ማለት ነው so እነዚህን ችግሮች ለመቅረፍ አንደኛ በጋራ መወያየት መቻል አለብን ዩ ማን ሄጄ ከሌሎች ግሩፖችን ፈጥሬ እንዴት ነው ምናምን ማድረግ አለብን የተለያዩ ነገሮች ላይ ሀሳቦቻችንን እየተጣጣን እየተደጋገፍን የጋራ የሆነ ነገር share እየተደራረግን መስራት መቻል ይገባናል next አለመፈራራት በጥርጣሬ አለመታየት ትልቁ ችግር የሚታየው ጥርጣሬ ነው ማንነቱ ከአላውቃትም ምናምን ሊባል ይችላል እነዚህ ነገሮች መቅረት አለባቸው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ያው መጀመሪያ ላይ ያነሳው በፊት በአንዋር መስጊድም በአወሊያም እየተሰባሰብን አንድነት እያልን ነበረ አሁን ሰዓት ደግሞ የአንድነት አለ ወይ የሚል መሰለኝ ዋናው እንትን እንግዲህ እኔ በአጠቃላይ በአሁኑ ሰዓት የአንድነት አለ ወይ የሚለውን ጥቅልል ባለመልኩ አለ ነው የምለው ነገር ግን የአንድነቱ ልዩነት እና በዛ ጊዜ ያየነው አሁንም አናየውም ወይ የሚለው ላይ ያው የተለያዩ ሊነሱ የሚችሉ ሁኔታዎች ስላሉ ሁኔታዎች ስለተለያዩ የግዳን ጊዜ የነበረው ዛሬም ነው የሚለው አይደለም ነገር ግን በዛም ወቅት አንድ ያደረገን በሙስሊሙ ህብረተሰብ ላይ የመጣው በደልና ጭቆና ስለሆነ አሁንም በተለያየ ሀገሪቱ ክፍል ያንን ጭቆና ለመዋጋት ያንን መንግስት እያደረገ ያለውን በደል የመብት ረገጣ ለመቋቋም እየተደረጉ ያሉ ጥረቶች እንደቀጠሉ ነው ያለው። ስለዚህ ለዛ ኮዝ አሁንም አንድነት አለ ነው ምለው። ምናልባት በአሁኑ ሰዓት ደግሞ በወንድሞቻችን ላይ በቤተሰቦቻቸው ላይ ለሙስሊሙ ህብረተሰብ ብለው ራሳቸውን ሰውተው እንትን ያሉ ወገኖቻችን ችግር ላይ ናቸው። ለዛ እየደረስንላቸው አይደለም። በዛም ምክንያት አንድነቱ ተሸርሽሯል። ወይ ነገር ግን ምናልባት እዚህ ላይ ምናልባት ለእኔ ከአንድነት ከሚለው በላይ ሌላ የነቢያችን ሰለላሁ ዐለይሂ ወሰለም አይሳለ ሙስሊሞች እንደ አንድ አካል ናቸው። አንድ አካል ናቸው። አንዱ የሰውነት ክፍላችን ደግሞ በሚያመወው ሁሉም ሌላዊ ሰውነታችን ያ ይሰማዋል እና ምናልባት በዚህ አሁን በሙስሊሞች ላይ ወይም ደግሞ በታሳሪዎችም በቤተሰቦቻቸውም ላይ በሌላውም በኩል ችግር እየደረሰባቸው ባሉ ወገኖቻችን ላይ መድረስ ካልቻል ያንን የነቢያችንን ሰለላሁ አለህ ወሰለም እንደሱም ደግሞ የእስልምና መሰረት የሆነ ትልቅ ነገር ነው። ሆኖም ግን አሁንም እዛም ላይ ማየት ያለብን ለዛ ለመሙላት ያልቻል ነው ለምንድን ነው የሚለውን በማይበት ወቅት ብዙ ነገሮች ነገሮችን ማንሳት ይቻላል አንድነታችን ስለተሸረሸረ ወይም ደግሞ ይሄ የሙስሊሙ ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡልን ወንድሞቻችን ህመም እየተሰማቸው ስቃይ ላይ ሆነው ያስ ህመም ያ አልሰማን ብሎ ሳይሆን ምናልባትም ያንን የሚጠበቅብንን ድጋፍ ለማድረግ ሁኔታዎች ምን ያክል አመች ናቸው ለማን ነው ያንን ድጋፍ ላድርግ የምችለው ምክንያቱም በአሁኑ ሰዓት መንግስት በሙስሊሙ በሙስሊሙ ህብረተሰብ ላይ እያደረገ ያለው ጫና ቀላል አይደለም። አንድ እርስ በርሱ እንዳይተማመን ያደረገበት ሁኔታ አለ። ለዚህ እነሱን ለመጠየቅ እነሱን ለመደጎም በማደርገው እንቅስቃሴ እኔም ለዛ ልጠለፍ ይችላለሁ የሚሉ ነገሮችም ከግምት ሊገቡ ይችላል። ፊት ለፊት ወጥቶ ሙስሊሙ ህብረተሰብ ማድረግ ያለበትን አስተዋጽኦ እንዳደርግ በማሰባሰብ ደረጃ ጠቀስ ያለን ወንድሞች ነን የሚለው የራሱን የሆነ እንትን ይኖረዋል ብዬ ነው ማስበው። ነገር ግን ሙስሊሙ ህብረተሰብ አሁንም እነዚህ አይነት እንቅፋቶች በመካከሉ ቢኖሩም እነሱን ሰብሮ አሁንም ለሙስሊሙ ህብረተሰብ ደራሽ መሆን መቻል አለበት። በት ሁኔታ አይኖርም። በዚህ ጋር ላቋርጥህና ለምሳሌ ጁማአ መልስ ስትበተን የሚታሰረው እኮ ከጎንህ የነበረው ጎረቤትህ ነው፣ ወይም ደግሞ አብሮ ሰልፍ ላይ የነበረው ወንድምህ ነው የሆነ ነገር ሲተኮስ አንዱ ሲሸሽ አንድኛውን የመያዝ ነገር አለ። ብዙ ጊዜ ደግሞ የሚያጠቁት በተናጠል ከተበተነ በኋላ ነው እና ሰልፍ ላይ የነበረ ሰው እርስ በርስ ማን ጎደለ ማን የሚለውን check ማድረግ ኃላፊነት አለበት ሁሉም። ከተበተኑ በኋላ እንደገና ለምሳሌ ጎረቤት ያለ ታሳሪ አለ፣ የነዛን ቤተሰቦች ከመጠየቅ ጀምሮ ሊሆን ይችላል። ማን የታሰረው እነማን ታስረዋል የሚለውንም በመንደሩ ውስጥ ያሉ ሰዎች በመጠያየቅ ሊሆን ይችላል የአንዱን ቤተሰብ በመደገፍ ሊሆን ይችላል ያው በማህበራዊ ህይወታችን በተለይ አገር ቤት ያለው ጠንከር ጠበቅ ያለ ግንኙነት እንዳለም ይታወቃልና ከዛ አንጻርስ አንድነቱን ማጥበቅ አይቻልም ወይ ብለህ ታስባለህ? እንደው አመቺ ሁኔታ አልፈጠረም ብሎ እንትን ማለት ተገቢ ነው ወይ? አሁንም አሁንም ምንድን ነው መሰለህ ለእኔ አሁንም ያን አንድነት ማምጣት አለብን። ይህ ምንም የሚያጠያይቅም አይደለም። እርስ በርሳችን መረዳዳትም አለብን። ያም ጠይቅ ነገር አይደለም። እስኪ አጠቃላይ መደረግ አለባቸው የምትላቸውን አንድነት ላይ እስኪ ቢሰሩ መልካም ናቸው የምትለውን እርስ በርስ ጥርጣሬ ያስወግደውን እስከ ሞት ድረስ ያለ ጽናት፣ እስከ ሞት ድረስ ያለ ትግል ከጥርጣሬ ነፃ ወጥቶ ከውጭ ያሉትንም ወደ እኛ አስገብቶ አሳለ ምንድን ነው እንግዲህ እኔ አንደኛ መነሻችን አሁንም አንድነታችን ተቦርብሯል ወይም ደግሞ ለገባነው ቃልም ታማኝ አይደለንም በሚለው መልኩ ሳይሆን ያንን ለመወጣትና ያንን ለማድረግ ብዙ ጥፋቶች አሉ የሚለው ነገር ነው መሆን ያለበት። ትክክለኛውም እሱ ነው። ስለዚህ እነዛን እንቅፋቶች እንዴት ነው ልንወጣ የሚችለው? ምን ቅድም እንደጠቀስኩት ይሄ በእኛ ውስጥ ያሉ ሰላዮችን ማጋለጡ ትልቅ በራስ መተማመንን የሚያመጣ እንትን ነው። ሁለተኛ በስር ላይ ያሉ ወንድሞችን መደጎም እና እነሱ ላለባቸው ችግር መድረስ የሚለው ትልቅ እንትን ነው። ግን እኔ ከዛ በፊት ያንን information ስንቱ ህብረተሰብ ያውቃል የሚለውም ራሱን የቻለ ጥያቄ ሊያስነሳ የሚችል ነው። ስለዚህ ያለምንም ጠያቂ ያለምንም ልብስና ምግብ በመንግስት ሌሊትና ቀን ውርጅብኝ እየወረደባቸው ያሉ ሙስሊም ወንድሞቹ፣ ልጆቹ፣ አባቶቹ፣ እህቶቹና እናቶቹ እንዳሉ ማሳወቅና እነሱም ደግሞ ችግር ላይ እንደሆኑና እንደ እርዳታውን እንደሚፈልጉ ማሳወቁ ያ ትልቅ እንትን ነው ብዬ አስባለሁኝ። ያንን ካደረግን በኋላ እኔ ሙሉ ለሙሉ ፍራቻን ልናጠፋ የምንችልበት ምንም አይነት ችግር ሳይደርስ ይህንን ግዴታችን እንወጣለን የሚል እምነት የለኝም። ችግሮች ይኖራሉ። እንግዲህ ከዛ ላይ ነው ችግሮችን መጋፈጥ መቻል አለብን። እያንዳንዱ የሚደርስብን ችግር ግን የአላህ ስብሓን ወተዓላን ውዴታ ወደ አላህ ስብሓን ወተዓላ ያለንን ቀረቤታ የሚያጠናክረው እንጂ ከዛ የሚያርቀን ስላልሆነ እንሻ አላህ ሊደርሱ የሚችሉ ችግሮችንም ተቋቁመን ራሳችንን ፍዳም እያደረግን ያን ነገር ማድረግ መቻል አለብን። በዱንያም በአኺራም ቀልብን የሚያረጋጋ ኢስላምን ለገትን አላህ በርሱ ጸጋ ነጻነት ለገሰን አላህ በርሱ ጸጋ መልካም ስራ ሰንቀን ለጀነታችን ዋጋ ባዳ ስሪ ዩስራ አይቀርም ሳይነጋ እንደሰማችሁት አንድ ነን የሚለው አባባል ተግባር ላይ ብዙም እየታየ እንዳልሆነና ይህንንም ማስተካከል እንዳለብን ተብራርቷል። በተለይ የሆነ ችግር ከተፈጠረ በኋላ የነበረውን አንድነት አጠናክረን መቀጠል እንደሚኖርብን አንድ ከጎናችን የነበረች እህት ወይም ወንድም ቢታሰር፣ ቢደበደብ ወይም ሌላ ችግር ቢገጥማቸው ያንን ችግራቸውን አብረን መካፈል እንደሚገባን ተጠቅሷል። በተለያዩ ጊዜያቶችና ቦታዎች አንድነታችንን የሚያሳዩ በርካታ ድርጊቶችን አሳይተናል። ሆኖም እነዚህ ክስተቶች ሁሉ በጥሩ ጊዜ የነበሩ ናቸው። አሁን ወደፊት ደግሞ ችግሮች እየበዙና እየተደራረቡ ሊመጡ ይችላሉ። በዚህ ጊዜ ከአሁን በፊት በፊት ችግሩ ባልበዛበት ወቅት እጅ ለእጅ ተያይዘን አንድ ነን ስንል እንደነበረው ሁሉ ችግሩ ሲመጣም እጅ ለእጅ ተያይዘን ልብ ለልብ ተሳስረን የመጣውን ችግር አብረን መቀበል ይኖርብናል። ተምሩን፣ ኩኪሱን፣ ዳቦውን እየተካፈልን በጋራ አብረን እንደበላ ነው ሁሉ ችግሩ በወንድማችን ወይም በእህታችን ላይ ሲመጣ አይዞህ ወንድሜ አለውልህ ከጎንህ ነኝ፣ አይዞሽ እህቴ አለውልሽ ከጎንሽ ነኝ መባባል ይኖርብናል። ከሁሉም በላይ ደግሞ የተቸገሩ ወንድሞቻችንንና እህቶቻችንን መርዳት ኢስላማዊ ግዴታችን ነው። እነሱ የተቸገሩ ስለነሱ የማናስብና የማንጨነቅ ከሆነ የራሳችንን ኢማን ልንፈትሽ ይገባናል እንላለን። ከዚህ በመቀጠል የምናስታውሳችሁ ነገ ሰኞ ታላቅ ሀገር አቀፍ የመመካከሪያ የጾምና የዱዓ መርሃ ግብር ድምጻችን ይሰማ ይፋ አድርጓል። ባለፈው ሳምንት በወጣው መርሃ ግብር መሰረት በሀገር አቀፍ ደረጃ ሙስሊሙ ህብረተሰብ ጾም በመጾምና ዱዓ በማድረግ ወደ አላህ እየተቃረበ ይገኛል። اللهم فك قيد أسرانا وأسر المسلمين اللهم فك قيد أسرانا وأسر المسلمين اللهم فك قيد أسرانا وأسرى المسلمين وردهم إلى أهلهم سالمين الحمد لله والصلاة والسلام على رسول الله صلى الله عليه وسلم ربنا إنا ظلمنا أنفسنا وإن لم ترحم لنا وتغفر لنا لنكونن من الخاسرين الله برقت إنا نفسه تشاتنا بدلنا ምህረትህ ካልተለገሰን በቀር ኪሳራ ላይ ወድቀን አንተ የነገስታቶች ንጉስ የዓለማት ጌታ እዝነትህን እንሻለን አይለየን ዘንድ ላፍታ ጥፋታችን ይቅር ብለህ ምህረትህን ለግስ ስቃያችን በዛ በረታ እስኪያጣ ድረስ ወስድ ዲናችንን ሊነጥቁን አምባገነኖች አሰፈሰፉ የጭቆናውን በተራን ስተው ሊያሰቃዩን ተሰልፉ ያ ረብ በቃችሁ በለን ስቃይና ርዛቱ እጃችንን ዘርግተናል አንሳለን በላማቱ አንተ ሙሳ አለይሂ ሰላምን ከፍርዓውን የገላገልክ ኃያል ተጥፋል። ቢላልን ከጣዖት አምላኪዎች ነጥለህ ያጫህ ወደ አዛን ጥሪ። ቢላል ላይ የተጫነው የስቃይ ድንጋይ እኛም ላይ ተጭኗል። እኛም እንደ ቢላል አሐዲ አሐዲ እያለን ልንቃወመው ሞክረናል። አሁን ግን በቃችሁ ብለን እዝነትህን እንጠብቃለን። ለቢላል የሰጠኸውን ጽናት ለእኛም ስጥ። ያ ረበል ዓለሚን በገዛ ሀገራችን ሙስሊም እንዳይኖር ሰላም አስመጣ። መሻይኾችና ዳዒዎቻችን ተበታተኑ ከሀገር ወጡ ያ ጀባር እንዲህ ሁሉ ስም ይሆነኛል ለማን ተውከን ለምን የሚቀበላችኋለው እንዳልከን በምህረትህ ጎብኘን በችሎት ባርከን ያ ረብ ያ አላህ ጠላቶቻችን ከጀነትህ ሊያርቁን ጓጉ የታዳጊዎቻችንን ተስፋ አጠወለጉ ቅዱስ ቃልህን ቁርአንን እንዳናነብ ተገፋን እኛኛ እንዳቅማችን ልንታገላቸው ሞከርን ለፍ ገና ሳናመሰግንህ ገና በቅጡ ሳንገዛ ካንተ መቃረቡ ሳይሳካልን አክራሪዎች ተባለ ያ ረብ ወደ አንተ እንጮኻለን ቅድሞንስ ያላንተ ማናለን ዳዮቻችንን አሰሩብን መሳጅዶቻችንን ቀሙ ስቃያችን ተበራከተ ሐቅ በሀገራችን ሞተ ክብር የሚገባው ለአንተ የምንሰግድባቸው ቤቶችህ ለአማሾች ረከሱ እውነትና ኢማንን አላህና ረሱልን ክተው ሹማምንቶችን አወደሱ። አስፈራሩን፣ ሊያስሩን፣ ሊገሉ አላህን እንላላቸው። ጌታችን ሆይ ሴራቸውን አክሽፈህ ልዕልናህን አሳያቸው። መከራና ስቃይ በዝቶብን መጣን ወደ አንተ ሸሽን። ያ ሳትር ደብቀን ግድያቸው እንዳያኮላሽን። ያ አላህ ጀነትህን እናፍቃለን፣ አዛብህን እንፈራለን። ካሳማሚው ቅጣትህ ትገላግለን ዘንድ እንለቅሳለን። በአሶሳና በገርባ ለዚህ ትግል የተሰዉ ነፍሳቸው ወንጀላቸውን ምረህ ጀነትህን አውርሳቸው። ያሰቃዩንን ያንገላቱን አንገላታቸውን ቅጣሉ። እኛም ላንተ ሲሉት ከሚታገሉት እንድትመሰግበን እንለምንሃለን እየሰገድን ጾመን ተርበን። ያ ረብ ያ አላህ ያ ዐዚዙ ያ ጀባሩ ያ ረሕማን መብታችንን እኮ ተቀማሉ። ያ አላህ ያ ገፋር ያ ጀሊሉ ያ ባሲጥ ምንም መሸሻ የለን ወደ አንተ እናምልጥ ሴቶቻችንን ከሂጃባቸው ተማሪዎቻችንን ከሰላታቸው መሳጅዶቻችንን ከኢማማቸው ህዝበ ሙስሊሙን ከኡስታዞቻቸው ተነፋፍቀዋልና አገናኛቸው وصل اللهم على سيدنا وحبيبنا محمد صلى الله عليه وسلم በሀገር አቀፍ ደረጃ ሙስሊሙ ህብረተሰብ ጾም በመጾምና ዱዓ በማድረግ ወደ አላህ እየተቃረበ ይገኛል። እንዲሁም ለነገ ሰኞ ሁሉም ሙስሊም ህብረተሰብ የሚሳተፍበት የመካከሪያ ፕሮግራም ተዘጋጅቷል። ምክክሩ የሚደረገው ከቤተሰቦችና ከጓደኞች ጋር በአንድነት በመሆን ሲሆን የምክክሩና የመወያያ ነጥቡም አሁን ባለው የትግላችን ሂደት ላይ አስመልክቶ ይሆናል። እንዲሁም ስለ ትግሉ በቂ ግንዛቤ ለሌላቸው ቤተሰቦቻችን የናጋጣሚ አጋጣሚ በመጠቀም ስለ ትግሉ በቂ ግንዛቤ እንዲኖራቸው የማድረግ ስራ መስራት ይጠበቅብናል። ይህ እንግዲህ በሀገር አቀፍ ደረጃ የሚካሄድ ታሪካዊ የምክክር ፕሮግራም ነው። ለዚህ ፕሮግራም መሳካት ይህን መልእክት ከሰማንበት ጀምሮ ሁላችንም የበኩላችንን ጥረት ማድረግ አለብን። በዚህ ቀን ማለትም መጋቢት 23 ሁላችንም ከቤተሰቦቻችንና ከቤተሰቦቻችን ከጓደኞቻችንና ወዳጆቻችን ጋር ተሰባስበን በአንድነት ስለጋራ አላማችን የምንወያይበት ቀን ነው። ሰኞ ምሽት አንድ የሆኑ ኢትዮጵያዊ ሙስሊሞች በአንድ አይነት ሰዓት ለአንድ አላማ በአንድነት ስለ ጉዳያቸው ይመካከራሉ፣ ይወያያሉ። በአካል ቢራራቁም በመንፈስ አንድ ሆነው ያመሻሉ። በእርግጥ ይህ ታላቅ ታሪካዊ ቀን እንደሚሆን ተስፋለን እንግዲህ ለሰኞ ምሽት ስኬታማ መሆን ሁላችንም ካሁኑ መንቀሳቀስ መጀመር አለብን። ለፍጡር የሚሆኑ ምግቦችን በጋራ ስለሚዘጋጁ ብር በማዋጣትና አንዳንድ አስፈላጊ ነገሮችን መገዛዛት ከወዲሁ መጀመር አለብን። በተለይ በዚህ በማስተባበሩ ላይ ሴቶች ላቅ ያለ ቦታ እንደሚኖራቸው ተስፋ ይጣልበታል። ሰኞ ምሽት ስለ ትግላችን ታሪካዊ እንተዋወሳለን፣ ስለ ወደፊቱ ጉዟችን እንመካከራለን። የመጣብንን በላ አላህ ያነሳልን ዘንድ ዱዓ እናደርጋለን። ፍትህ ሬዲዮም ይህን አስመልክታ ሰኞ ምሽትን ብቻውን እንዳያሳልፉት ከወዳጅ ዘመዶ ጋር በምክክር ያሳልፉት የሚል መልእክት ታስተላልፋለች። አንድ ነን ለዲናችን እንሞታለን ጸንተናል በአንድነት አላማችን ቃላችን አንድ ነው አድማጮቻችን አሁን ወደ ፕሮግራማችን መጨረሻ ላይ ደርሰናል። ባለፈው ጥያቄ በርካታ አድማጮች መልስ ልከዋል። በጣም ብዙ ተሳታፊ ስለነበር ከነሱ ውስጥ ቀድሞ የላኩልንን ስድስት መርጠናል። ለባለፈው ጥያቄ ቀድሞ መልስ የሰጡን ሙሐመድ አህመድ፣ ጃፈር ሙሐመድ ሰይድ ሰይድ፣ ቀጥተኛው መንገድ፣ ተባረክ ሰልማን እና አቡበከር ያሲን ናቸው። ሌሎች በርካታ አድማጮቻችንም መልሱን ልከውልናል። ሁላችሁንም ከልብ እናመሰግናለን። የዚህ ሳምንት ጥያቄ የሚሆነው መንግስት ንጹሃን ወንድሞቻችንን በአሳሳ ከተማ በጠራራ ፀሐይ የጥይት ቃታ ስቦ ህይወታቸውን ቀጥፏል። በአሳሳ ሸሂድ የሆኑት ወንድሞቻችን ስንት ናቸው? ስማቸው እና እድሜያቸውን ይጥቀሱ። እደግመዋለሁ። መንግስት ንጹሃን ወንድሞቻችንን በአሳሳ ከተማ በጠራራ ፀሐይ የጥይት ቃታ አስቦ ህይወታቸውን ቀጥፏል። በአሳሳ ሸሂድ የሆኑት ወንድሞቻችን ስንትናቸው ስማቸውንና እድሜያቸውን ይጥቀሱ። መልሳችሁን በኢሜይላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን fth911@gmail.com እንድትልኩልን እንጠይቃለን። ፍትህን ሬዲዮ በብሉቱዝ ለወዳጅ ዘመዶ በማስተላለፍ ኢስላማዊ ግዴታውን ይወጡ እያለን እንዲሁም ለሰኞ ምሽት ካሁኑ መዘጋጀት ጀምሩ እያለን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ከሌላ እንጠብቅም፣ አላህ ነው ወቂያችን ለሰላም ለፍት ተጠምቷል ልባችን ሁላችን ባንድነት فمن كفل واقع بعد عسري يسرى عيك المتين جاه